ሱረቱ ነህል ከ61 እስከ 93 يوم المناعة يغالب الله الناس برسوله ዓለም በሙሉ ተሰብስቦ ትንሽ ቀን ቀደም ለማድረግ አይችልም ዓለም በሙሉ ተሰብስቦ ደግሞ የተወሰነ ቀን ወደኋላ መግባትም አይቻልም لو أن الأمة اجتمعت على أن تؤخرك بلحظات وفيها كم قدرة فان بنسبة الذي ولد بأجل ورد يدته لا يموت يشلال فورد يدرسه يموت يشلال ويجعلوا ወይጃሉ ሊላህ ማ የክረሁን ለአላህ የሚጠሉትን ያደርጋሉ ወተንሲፉ አልሲነቱሁም ልከዝብ ውሸታ ምላሳቸው ውሸትን ይናገራል አነ ለሁም ልሑስና ለእነሱ ኸይር ስራ ሳይሰሩ ጀነት አለነኛ እያሉ ይናገራሉ የት መጡ ጀነት ላገረም ሸክ የለም አነ ለሁም ናር ለእነሱ እሳት እንዳላቸው ነው ምንም ጥርጣሬ የሌለው ወአነሁም ሙፍረጡን እነሱም ወደ ጀሃነም የሚወረወሩ ናቸው ሙፍረጥ መርምዩን ኢላ ጀሃነም تالله فالله يهنبي براته يهنبي على الله لقد أرسلنا إلى أمم من قبل كأنت بجيز ولا نبقروا هزبون لكنان فزين لهم الشيطان وأعمالهم شيطان مكفو تكبارات شون أصواب الناس فهو وليهم اليوم لا ولا جات السنة ولهم عذاب عليم لتنسوا يميام مكفاس تبقيت لك وما أنزلنا عليك الكتاب فأنت لا قرآن على وردنا إلا لتبين لهم الذي اختلفوا فيه الناس يتلاعبنا يتذاكبة النذر للتعرار راجي وهدى أن من قد لهن من بيان لهن ورحمة رضاه لهن لقوم يؤمنون لم يعملوا سوى والله الله أنزل من السماء ماء ከሰማይ ውሃን አወርዷል አላህ فأحيا به الأرض بعد موتها ምድር ከሞተች በኋላ ህይወት ዘራባት በውሃ إن في ذلك በዚህ ይህንን በማድረጉ ለአየተ ሊቀውም يسمعون ለሚሰሙ ሰዎች ትልቅ ተአምራል አየተን عظيمة ትልቅ ተአምር ትልቅ ማስረጃ ነው وإن لكم في الأنعام በእንስሳዎች ውስጥ አላችሁ ለዕብረትን አስተምህር አላችሁ ንዚቁም ሚማ ፊ ቡጡኒሂ በውስጡ ካለው እናጠጣችኋለን ንዚቁም ሚማ ፊ ቡጡኒሂ በሆዱ ውስጥ ባለው ሚን ፈርድን ወደም በፈርስና ፈርስ ነው የሚባለው በፈርስና በደም መካከል እንዴት እናጠጣዋለን ለበለን ኻልሰን ንጹህ ወተት ወተት ንጽህናው ተጠቅሰቷል አንዳንድ ወተቱ ምናምን ጥቋቁ ምናምን ሳይ ሰው አውሮ ከላምቴ ወጣ ይመስላል እንደዛ ነው እንዲኮ ላም ሱብሃንአላህ ሁሉም ነው ባየቱ ራሱ መዳን ይወጣል እንኳን በተጻፈልን ለበነን خالصا ንጹህ የሆነ ሳይገን ጠጡኝ የሚል የሚጣፍጥ ሳይር ምንም የማያንቅ ምን ሀታ መስተኛ እንኳን አንዳንዶች ወተት አትጠጡ እያሉ ይመጣሉ አሉ ሁለት ወተት የሚያውቀው አለ ማለት ነው ወደት የማይወድ የማይመቸው ወደት የሚያመው ሰው አለ እኛም እንደዚህ ብዙ አታብዙ አታብዙ አታብዙ እንኳን ይቻላል ከበዛ ይሆናል የሙጥራችን አስቡ ማለት ግን በጣም ይገርመኛል ለምን አላህ ስብሓንሁ ወተዓላ ይህንን ሳይር ሊሻሪቢን ነው ለበነን ካልፈን ነው امتنان ነው مما من امتن الله على هذه على البشرية على البشرية على الخليقة جميعا የሰው ዘሮች በሙሉ አላህ ከተመጻደቀባቸው ታላላቅ ኒዕማዎች አንዱ ወተት ነው وإن لكم في الأنعام لعبرة نسقيكم مما في بطونه በሆዱ ውስጥ ካለ እናጠጣቸዋለን ሚን በይን ፈርድ ወደ ቤት የሚገርመው ጡቷን ወተቷ በጣም ያጋለችላል በዚህ ለምን አወጣለሁ ብለን ብትወጋው ጡቷ ባስገባቸው ነው ወደ ራሱ ምን ይመስላል ለምን ያተወንን ሀይል እንዴ ወተት መሆን የሚችለው ምን ፈርቲን ወደቢን ተጣርቶ ሲመጣ ነው በመንገዱ ካልፈለግ በአቋራጭ አመጣለሁ ካልክ ምንድን ነው የሚሆነው ደም ትጠጣለህ ለዚህ ነው እኮ ያለ መንገዱ ሱና አይሆንም እስላም ልክ እስላም ባስተማረ ነው እስላምን ሲትል ምን በይን ፈርሲን ወደ ቢን ነው መሄድ ያለበት እንጂ ሸደን መካል በአቋራጭ ወደ ናወጣለሁ ብለህ ደም እንደምታመጣ الإسلام السنة سنة الحبيب عليه الصلاة والسلام هكذا ذك وسط خالد صائر للشاربين يبني هو مكتنه إذا كنت متبعا لسنة الحبيب صلى الله عليه وسلم هذا من الزاد ሱቢ ጀማዓታችን አንተ ምን ሱብሃንአላህ ይያገኛለሁ ብለህ የምታወጣው የለም ለአንተ ይሄ በዚህ በዚህ አንተ ያኛው ነው ሁሉ መንገዱ በሙሉ ሁሉ ወደ ረቢ ነው አመት ሙሉ ተኝቶ ከርሞ አንድ ቀን በነቢዩ ተሰብስበን ብለን አጂብ እናገኝ እሳቸው በየቀኑ ነው ያሉ ጁማ ጁማ መስፈላ አለየ ከአዳም በኋላ ምናምን ስለዚህ እቺ ሙሉ አልዘጋሚ ስለዚህ አንድ ጊዜ በህብረት ተሰብስበን እንበሉ አይሆን ይህኮ ጤፋቄድ አይደለም ባልዘዳ በአንድ ጊዜ በህብረት የሚያልቀው ጤፋዘዳ ጉልጓሎ አረም ምናምን ነው ስልና ከሆነ በዚያው ጋር አንድ ላይ ሰብስቦ ሶላት የለም አንዳንዱ ተቋም እስከ ማለት ሳይችል ይቆይና ከዚያ በኋላ በእንግዲህ አሁን ሰባ ያለ ሰዓት አግኝቻለሁ ብሎ ከእነሱ ነው ስግደት ከእነሱ ነው ቀብልያውን በዕልያውን ስራብሽ ያለ መንገድ ትመርማል አባ የፈለገው በሆነ ሰዓት ላይ ያቺኑ ነገር ያዘዛልን እሱ ብሄራ አራት ያዘልሰ እንዳይቀበልን ምን አለበት ሰው ስፖርት ይሰራል ስፖርት ሰዎች ሲሰሩ እኔ ደግሞ ሶላት ብሰግድ ይሻለኛል ብሎ አራት አይሰሩ ሁለት መስገድ ነው ያለ በቃ ከሁለት በላይ ተቀባይነት የለም يبي فرق ودم لبنا خالصا صالحا للشارب الموت اللي يعملوا له ومن ثمرات النخيل كثمر فرافر يوجب والاعناق كويل فرافر يوجب تتخذون منه سكرا ከጥጋብ አልፋችሁ የምትሰቅሉበትን የምትይዙትን ያበቀልኩላችሁ እኮ ከዝናብ ነው። ወሪዝቀን ሐሰንን መልካም ምግብ ሁሉ ስንሰር እርግጥ አላህ እዚህ ላይ እየተመጻደቀብን ነው እንጂ የምትሰቅሉበትን እኛም ላይ ስታዋት እያለ ግን ስከሩ አለማለቱን እዚሁ ጠቁሟል። ወሪዝቀን ሐሰንን አለ። ሌላ ጥሩ ምግብም ይሰራብዛል። እንኳንም ባይረባ ነው ለእናንተ የምትጠቀሙበትን እንደማለት ነው ለማንኛውም ስለ ፍቅር የተነሳው ስለ ኸምር የተነሳው እዚህ ላይ ትንሽ የማመስገን ነገር አሳይቷል በሌላ ቦታ ላይ የሳሉነከ አን ልኸምር ወልመይሲሪ ቁል ፊሂማ ኢስሙን ከቢሩ ወመናፊዑ እዚህ ደግሞ ጉዳቱን ትንሽ አጎላው ከዚያ ቀጥሎ ላተቅረቡ ሰላተ ወአንቱም ይካራለ ከዚያ ቀጥሎ በሀል አንቱም ሙንተሁን አይበቃችሁም ወይ እስካሁን አጣልያለሁ በኋላ ሪጅ ነው አለ إن بذلك لآية لقوم يعقلوا يهم بما درقوا لم يقوا سوى ذلك تعمر عنه وأوحى ربك إلى النحل ودن ودن بيتو الله ملك تلعك ملك تنبري يميل مسؤول الجرات مالك هذا إلهم على الله مالك عاكا وقعت مالك አን ተኺዚ ሚን አልጅባል ቡዩተን ከጋራዎች ቤት ስሪ ጋራዎች ውስጥ ቤት ይኑርሽ ብዬ ላኩባት ቡዩት ወሚን الشجر ከዛፍም ላይ ወሚማ ያዕሪሹን ሰዎቹ ከሚሰሩት ተቀፎውም ከምናምኑም ቤት ይኑርሽ ብለን አዘዝናት ثم كلي من كل الثمرات ከፍራፍሬዎች ሁሉ አበባ ምጠጡ አልናት ፈስሉኪ ሱቡለ ረቢኪ ዙሉለን የጌታሽን መንገዶች ገሮች ሲሆኑ ተከተያልናት يخرج من بطونها شراب ከሆዷ የሚጠጣ ነገር አይታችኋል ትንሽ ነች ከሷ የሚጠጣ ነገር ይወጣል ከሆዷ مختلف الوانه መልኩ የተለያየ ማር መልኩ የተለያየ ነው ቀይ ነው አይደል ጥቁር አይደል መባል አለበት። ነጭ አዝማ እንዴ አዝማ ቀላል ይመስል ነበር አንስተልኝ ለዚህ ልጉኝ ተንኪ የትልኝ ማሯን የትልኛን ይመስል ነበረ። ግን ከዚያ በኋላ ወይነ ሸጀር ዛፍ ላይ አትሆንም የትልኛ ሚባያሪሹ የሚሰራው ቀፎ ላይም አትሆንም። ይህን ነው የሚያሳየው። ሙክተሊፉን አልዋኑሁም መልኩ የተለያየ ፊህ ሽፋውን ሊናስ እሱን ለሰዎች መድኃኒት አለን ሁሉም መድኃኒት አላለም ፊህ ሽፋኡን ሊናስ እሱ ለሰው ልጆች መዳኒት ይሆናል ለምን መድኃኒታቸው ለምን ለምን በሽታ ለቁርጠት ለራስ ለቁስል ለጨጓራ ለስኳር ምን ነው ለስኳር የራሱ ጉዳይ ነው مثل الحكيم على المنزل أحكم الحاكمين لو يعلم الله يعني لا ላብራቶሪ ማረጋገጫ ምናምን መስጠት አልችልም ለስኳር ግን መድኃኒት እንደ ሰውየው መጥቶ ወደ ታች ይለዋል ወንድሜን አላቸው ማር አጠጣው አሉት ማር ሲያጠጣው ባሰው መጥቶ ያ ረሱላላህ ተቀይቱሁ ፈዛለሁ አጠጣው ግዳውን ጨመረው አላጠጣው ነው የምልህ አሁን እሳው እንግዲህ ምን አደርጋለሁ ሌላውንም አላጠጣው አረጀፈው ወደ ታች መጥቶ ያ ረሱላላህ አጠጣው ሲሉኝ ሲያጠጣውን ጨመረልኝ ያ አኺ صدق الله وكذب بطن اخي ትክክለኛ በሽተኛ ቢሆን ኖሮ ባህሪ ያድነዋል ውደድና አሁን ማጠጣው ሶስተኛው ወሰኑ ተውዳነ ሆይ ማር ስጠጣ ያመናል ያሉ ወዲያ በትክክል አንደኛ እውነት ማር ነው ወይ ሌላ ማር ሊባል ነገር አይ ማር አሉና ማር ማራታ እኛ የምንፈልገው ማር ነው ማሩ በትክክል ከመጣ ግን ማር ይሆናል የታ ይድናል አንዴ ነው ሁለተኛው ልኩን አናውቀውም ነው እኛ እንግዲህ እስከሚያድነው ድረስ እንውሰድ እንበላ ሶስተኛው ለገሌ በሽታ እንጂ ለሌለው የለም አንተ የድሮ ወጭ እኮ ቁስል ሲቆስል ከምርቱ ማር ይቀጥላል ይድናል ጉንፋን ያለው ሰው ያጠቁታል ይድናል ሌላም ነገር ያለው ሰው ማር ያጠቁታል ይድናል አሁን ግን ማርን መድኃኒት ነው ብሎ እኮ የሚጠቀም ነው። ስለዚህ በቃ ደምህና ሽንትህን አስመርምሮ ሰውየው በመለጠቅ ምናምን አይቶ ምናምን ምናምን ነው በእንግሊዝኛ ነው እንጂ እኮ ብዙ በሽታ ሁለቱ በተለይ ያድናሉ። ሁለቱ ወጥ ደቂቅ ነው ነቢዩ ማር መድኃኒት ለመሆናቸው ቁርአንና ሐዲስ ብሎ የተናገረው ሰው ተራ ዶክተር ነጭ ነበር እንኳን እናምናለን። የሆነ ሲለ በቃ ግዛ ተብላ አንድ ሺህ ብር የሚባል መድኃኒት ይገዛል። ክርክር የለም። ከድድም የሚባል ነገር ማለት በቃ መድኃኒት በቃ ባለው ዋጋ ነው የሚሸጠው። ባለው ዋጋ የሚገዛ ነገር ቢሆን ሀታ ሀገር እንኳን ኢትዮጵያ እንኳን ቢሆን በምንም መልኩ መድኃኒት አትናገር ለምንድን ነው ማርላት ቁርአን ምን ሰው ያለመደው? በተለይ በተለይ ማለት ቁርአን ምን እንኳን ገና ስትወሰድ እሷ ሚስቱ ስለሆነ ታቀላቅላለች እና የመብረርም ነገር አለው እና እሱ ፈርቶ ሊሆን ይችላል ነው ፊት አፉን ማር ግን ሲበሉ ባልሽማው ነው ፈረንጆቹ የተለያየ ስራ ሰርተው መድኃኒትም አድርገው ምንም አድርገው ምግብም ብለው በውድ ይሸጡልሃል። አንተ ግን ከቀፎ እዚያው ዝርለ ቆርጠህ መጠቀም እየቻል በእንትን ሰብስበ ከተማ ታወጣለህ። በግራም ይሸጡላል። ሰው ማለት መጠቀም ሊማር ምን ይፈልጋል? ባይሆን አንድ ጀምራሉ ምናምን ማር መድኃኒቷን አንተ ያለች ብቻ ጋር በውሃ እየጠጣናት ነው ውሃዋን አትወድም ይመስለኛል አሉ። አላውቅም እንግዲህ በውሃ ተለጠጣ አያድንም የሚል ነገር አላት ግን እንዲያው ይመስለኛሉ በቅሩ አለምን ውጤት አላመጣሽም ብትባል የምትናገረው ይመስለኝ በውሃ እየቸፈቸፉኝ ነው ዳንስ ዳስቀርና ለማንኛውም فيه شفاء للناس إن في ذلك لآية لقوم يتفكرون لما يسموا سوون በሽታ መድኃኒት እንዴት አድርጎ ማር እንደሚያድን በትክክል ትልቅ ነገር ማግኘት ይችላሉ የሚመራመር ሰው ግን ያስፈልጋል እስቲ ቁጭ ብላችሁ ተመራመሩ እንደው በሽታን አንድ በሽታ የሚያምን ሰው ቁስል ያለበት ሰው ራሱ ማር ውሰድና ሞክር ለጊዜው ላይልም ይችላል። እኔ በተለይ ጉንፋን ያለው ሰው ምናም ምናምን ማር ነው እንዴት አገኘው ይችላል። ብዙዎቻችን አሁን ኤችአይቪ ባለሙያዎች እንደሚናገሩት ኤችአይቪ በሽታ ማለት በሽታ አይደለም፣ ግን ምን ያደርጋል ነው ምንም ጉልበቱን መከላከያ አቅሙን ያዳክማል፣ ለሌላ በሽታ የተጋለጠ ነው አለ። የሰው የማር ቢበላ ጉልበቱን ሊመለስለት ይችላል። ምናልባትም ሸኻችን حفظه الله ورعاه الشيخ عبد المجيد الزنداني እሱ መድኃኒት አግኝቻለሁ ብሎ ዓለምን ተሐዲ እያደረገ ያለው ምናልባት ከማን ይሆናል ያገኘው ብያምናለሁ ለምን እነሱ የመከላከል አቅሙ ጉንፋን ቢይዘው ምን ቢይዘው መከላከል አይችልም ማለት ነው እንጂ በሽታ ያዝፋል የሚሉ ጉልበት ይሰጣል ማለት ጥንካሬ ያመጣል ሙቀት ያመጣል ብዙ በሽታ ያለበት ሰው ከበላ እኮ ወጥቶ የዳለ ቢሆን ማለት ብርድ አይነፋው የራበው ሰው ትንሽ ባር ከተጠበሰ አይርበውም። ውሃ የጠማው ሰው በውሃ በጣም የተቃጠለ ሰው ማር ብቻ አንዲት ማንኪያ ከበላ ውሃ ጥም ይጠፋል። በጣም አይነኛ ኮ ነው። ይህን ጋር ደከም ደከም ካለ ሌላም ችግር አለ። ሁለቱም ደግሞ ቁርአን ሙድን ማርም ስራቸው ይሄ የጉልበት መስጠት፣ ጥንካሬ መከላከያ መስጠት ይህችን ዘበት ዘበት የምትል ነው። ፖስተር ነው ያሉ ፈዶላቱ ይሄ ውስጣችን የተዘበተበው ሰውነት እንትን ይሉታል ይጠቡታል። ለዚህ ነው አንተ ሰው ያስቀምጠዋል። ምን ይለዋል? ምን ይለዋል? አመመኝ የሚለው ሰውየው ሲላቀቅ ነው ግን በምን እንደው እዛው አለ አልቀረም ነው ሰውየው ችግሩ ይህ ጠብቀን ምን ያደርግልሃል ወልዳችን ወደ ላይ ወጣ والله خلقكم الله سبحانه وتعالى فتراكم ثم يتوفاكم كذا وعلى السورة يميقلاكم هو الذي خلقكم أغنيت أكبر ما أنه أنت بيت على أنت مطرع ما فتر الله ስለዚህ አላህ የፈጠረው ሁሉ ካሁን ከሚወድህም እሱ እንደሆነ ታውቃለህ ወላሁ ኸለቀኩም ሁመ ይወፋኩም ወሚንኩም ከመካከላችሁ መን ይወዱ ኢላ አርዘል ልዑሙር ወደ አስጸያፊ እድሜ የሚመለስም አለ አስጸያፊ እድሜ የሚባል አለ በሰው እጅ የምትጃጃበት በተለይ ስትጃጃ መሳቂያ የሚያረገ ሰው በወጣትነት ወደ ላይ ከነበር ስትጃጃ ያንኑ ነው የፍቅር ዘፈን ይዘፍን የነበረ ከሆነ ጋረጅ ያንን ዘፈን ነው እየዘፈን ሰው መች ገብቶ ያንን ይዘፍናል ታሞ ሰዎች ያጫቀውን እሱ ነው ያን ዘፈን ነው ስለዚህ ሀገራችን ነገሮች ሳይቀያየሩ በጥሩ ጊዜ ወጀዋል ومنكم من يرد إلى أرذل العمر لكي لا يعلم بعد علمه شيئا አዋቂ ምሁር ፈላስፋ ምናምን ከተባለ በኋላ እንደገና ምንም የማያውቅ የማንም መጫወቻ የሚሆንበትን ይህ ማለት ነው። እነ አሊሙ አሊሙን ቀዲር አላህ ስብሓነሁ ወተዓላ አዋቂ ነው ቻይ ነውና ወላሁ ፈضለ ባዕضኩም አላ ባዕድ ብርን አላህ አንዱን በሌላ ላይ በሪዝቅ አብልጧል። ስለዚህ ነገሬ ሀብታም ለምን ሆኑ ብለህ የሰው ፎቅ እያየህ ያንተ ራስን አታስቸግር። አንተ በቃ እቺ ሁለት ክፍል ቤት ከሆነች ህይወትስ ደባብ ከሆነች በአፍ አትመልከት። የግድ በቃ ሁሉም ሁሉም ቢላ አለበት። ሁሉም ቤት አከራይ መሆን አለበት። ማን ይከራያል? ስለዚህ አንተ አከራይ፣ እኔ ተከራይ፣ አንተ ራሳ ለእኔ ደባብ ደባሉ ምንም የሌለኝ ደግሞ ይሄ ዛሬ ታክሲዎች ማን ይሄድባቸው ይህ አሰልሰው ይህ እንደዚህ ተሐዲ ይመስለኛል ሁሉም መኪና መኖር አለበት እንዴ ቢበላሽ አንድ ቀን መኪና የአስራም የአስራ ሶስት ሞዴል ገዝቶ ሌላ ደግሞ የአስራ ሶስት ለምን ይቺ አንድ ቀን ትበላሽ ሌላ ቋያ የሌለዋል والله فضل بعضكم على بعض في الرزق فما الذين فضلوا براد رزقهم على ما ملكت ايمانهم فهم فيه سواء النجاة الله በርዝቅ ያመለጣቸው ሰዎች በስራቸው ባሉ በባሪያዎች ላይ ሪዝቃቸውን አይመልሱም እኩል እንዲሆኑ የሚያደርግበት ቸርነት የላቸውም አላህ እኔን እንዲህ አምልጦ ሰጥቶኛል አይደለም ስለዚህ እኔ ያለኝ ንብረት ላይ አንተ እኩል ነህ የማለት አቅም አልሰጣቸውም أي ليسوا بجاعل ما رزقناهم شركة بينهم وبين مماليكه من العدل أي تفهم فلما يا مشري لو أنتم ولا تمرت ከወንድሙና ከአባት ከእናቱ ሰፈር ይቀይራሉ ያገራቸው ትንሽ ከበር ሲል ወደ ሄዳል ባህር ዳር ይገባል ትንሽ ሻል ካለ ደግሞ የት ነው አዲስ አበባ በጣም ተከበረ ደግሞ ይሄዳል ይወጣል ነው እንጂ እዚህ ዳገር አረ ወጣኝ ጉጉ ይላል ግርግሩ ስለ እንትና ስትጋባ አልነበርክ በድር እኮ ሲታበር ነበር የነበረው አሁን እዛ ሲያገኝ መኪናው በቃ እንግዲህ አይናቸው ደምለበት ይላል ደሃ ተጀምሮ መስጊድ የአዛን ማስቸገር የሚቀየር አሰባታ ሞጃ والله جعل لكم أفبنعمة الله يجحدون እዚህ ሰዎች በአላህ ጸጋ ነው የሚክዱትን والله جعل لكم من أنفسكم الله كراكاتهم تدربال أزواجا የእናንተን ፈቃድ የእናንተን እንደ አድራጊዎችን ፈጥሯል ለሴቶች ወንድ ለወንዶች ሴት وجعل لكم من أزواجكم بنين وحفدا ከትዳሮቻችሁ ወንድ ልጆችና የልጅ ልጆችም አልኳል በኒን በጣም ወንድ ልጆች ስለሚያጋንኑ አረቦች በእሷ እናገራቸው እንጂ ወከዛሊከ በና ሴት ልጆችን ወሐፈዳ የልጅ ልጆችን ወረዘቀኩም ምን ጠይባት ከመልካም ነገሮች ከጥሩ ነገሮችም አላህ ሰጣችሁ አፈቢልባጢል ዩሚኑን በውሸት ነው የሚያምኑትን وبنعمة الله هم يكفرون በአላህ ጸጋ ይክዳሉ ይህንን አድርጌ ይህን ሁሉ አድርጌ يؤمنون بآلهات غير الله سبحانه وتعالى ከአላህ ሌላ መሆኑ ማለት ያምናሉ وبنعمة الله هم يكفرون ወያዕቡዱነ ሚን ዱንላህ ከአላህ ሌላ ያለን አካል ያመልካሉ ማላ የምልኩ ለሁም ሪዝቀን ምን ሰማዋት ወላል ከሰማይም ከምድርም ምንም ነገር መስጠት የማይችሉትን አንዲት እንኳን ይቺ ውሃ ማምጣት የማይችል አረ ዝንብ እንኳን መፍጠር የማይችልን አማልክት ይይዛሉ ሸይአ ወላ ምንም ነገር የማይችሉ فلا تضربوا لله الامثال لا الله ምሳሌ ወጭን አታስቀምጡ አላህ ማለት እኮ ነገር አላህ ማለት እኮ እንዲህ ነው እያላችሁ ምሳሌ ان الله يعلم وانتم لا تعلمون الله ያውቃል እናንተ ምንም አታውቁም ይላል ضرب الله مثلا الله سبحانه وتعالى ምሳሌ አስቀምጧል عبدا مملوكا ንብረት የሆነ ባሪያ لا يقدر على شيء አንድ ነገር ማድረግ የማይችል የሆነ ومن رزقناه منا رزقا حسنا እኛ ጥሩ ለሱ ጥሩ ምግብ ሰተነው فهو ينفق منه سرا وجهرا የሰጠነውን በሚስጥርም በይፋም የሚሰጠውንና ምንም ማድረግ የማይችል ባሪያን ምሳሌ ያስቀመጠ አላህ آه، ما زال سياق في تكريم التوحيد والدعوة إليه ضرب الله مثلا عبدا مملوكا غير حر من أحرار الناس لا يقدر على شيء هو مملوك لا حق له للتصرف في مال سيده إلا بإذنه فلذا هو لا يقدر على إعطاء أو منع شيء هذا ضرب المثل والثاني ومن ومن رزقناه منا رزقا حسنا صالحا واسعا فهو ينفق منه سرا وجهرا هل يستوون እነዚህ ሁለት እኩል ይሆናሉ ማንና ማን ባሪያ ምንም ነገር መንቀሳቀስ የማይችል አንዲት ነገር ለማድረግ የአለቃውን ፍቃድ የሚጠይቅና ግን በእጁ ሙሉ ገንዘብ ሰተነው እንደፈለገ በሲርም በጀህርም እንደፈለገ መስጠት የሚችል ሰው እኩል ናቸው የሚሰው እኩል አይደሉም አልሐምዱሊላህ ምስጋና ለአላህ ይገባው ማስረጃዎችን በዚህ መልኩ ማቅረብ የቻለው አላህ ምስጋና ይገባው በል አክሰሩሁም ላ ያዕለሙን ብዙዎቹ አያውቁም ይሄን ነገር እንዲህ መሆኑን አይረዱም ضرب الله مثلا ينا مثال لما أسكبت الله رجلين هنا السوي أحدهما أبكم عنده جداره من داقر يشيل لا يقدر على شيء من نقدر ما قدر يشيل وهو كل على مولاه بعد مولاي شكل له كل ملك شكل رجاله أينما يوجهه بيتم بينكو لا يأتي بخير ጥሩ ነገር ይዘህ መምጣት አይችልም አፍ የለው ምን የለው هل يستوي هو السنة ومن يأمر بالعدل بتذكر ነገር የሚያዝን እሱ ጋር እኩል ይሆናል وهو على صراط مستقيم በቀጥታው እንደማይሆኖ መልካምን ስሩ እያለ የሚያዝን ለራሱ እየሰራ ሌላውን የሚያሰራ ነውና ይሄ ምንም የማያሰብ ምሳሌ ይሆናል وضرب الله مثلا رجلين وهو المثال الثاني في هذا السياق وقد حوت الآية الثانية وضرب الله مثلا هو رجلين أحدهما أبكم الغالب أن الأبكم لا يسمع لا يقدر على شيء فلا يفهم غيره فلا يفهم غيره لأنه أبكم ولا يفهم غيره لأنه أبكم ሌላን ሰው አይረዳም አይሰማም እና ሌላን ሰው ማስረዳት አይችልም መናገር አይችልም وهو كل على مولاه ለቤተሰቡ ለረዳቶቹ ለአሳዳጊዎቹ ለዘመዶቹ ሸክም ነው እንዲህ ያለበት አይነማ ይወጅሁ ላይ የፊት ኸይር የትም ቦታ ቢወስደው ምንም ነገር ይዞ መምጣት አይችልም እንዲህ ያለበት وقد يأتي بشر أما النفع والخير فلا يحصل منه شيء وهذا مثل الأصنام التي تعبد من دون الله كالله لا يمثل ملك يهودة يسعى في الساري نريده إذ هي لا تسمع ولا تبصر الصاء السلام التايم فلا تفهم ما يقال لها يمن الذات السلام ولا تفهم عابديها أعمال أملكة أملاك والسلام حتى تردى وهي محتاجة إليهم في صنعها ووضعها وحملها وحمايتها وتطهيرها وحراستها فكرة يسرنا لكم عرفت አሁን በአላህ የሚሰረቅ አምላክ ሌላ ይሰጥናል ጥበቃ በጥበቃ ብነጋ ነው ባለወርቅ አለ ይሄ አባትያ እንዳት የወርቅ ነው የተቀባው ብሎ ለአራት ሆል ይወስድ ወርቃሉ ጉድ ነው ደግሞ የሚገርማችሁ የብዙ ሀገሮች ወርቅ እዚያ ላይ ተሰራሰበ ይባላል ለስንት ሰዎች risk የሆነው ነው እዚያ ያለው ለዚህ ነው ሰዎችን የምትፈልግ እሷ ምንም ነገር እንዳትፈይ ለሌላ እንዲያው ሸክም ጠብቁኝ የሚል በቃ ላይ መከራ የምታሳይ እጠሙኝ የምትል ዝም ከተባለች እኮ የምትቆሽ አቧራ በአቧራ የምትሆን هل يستوي هو ومن يأمر بالعدل وهو على صراط مستقيم كالله دارا በፍትህ የሚያዝን ከጥፋው ነገር የሚመራ ከፈጣሪያችን ከአላህ ጋር እኒህ እኩል ይሆናሉ ብሎ ማምጣት አግባብ ነውን ወሊላህ ገይቡ ሰማዋት ወልአርድ ለአላህ ስብሓነሁ ወተዓላ በሰማይም ሆነ በምድር ተሰውረው ያሉ ነገሮች ሁሉ የሱ ናቸው። ወማ አምሩ ሳዓ የትንሣኤ ቀን ጉዳይ አይደለም። ኢላ ከለምሕ ልበቀር በአይን ጥቅሻ ያህል እንጂ አው ሁ አቅረብ ከዚህም የቀረበ ነው። የእሱ ሀያልነቱን እንዴት እንደሚገልጸው ሻማ ለማምጣት ለምሐ ልበሰር ነው። አው ሁ ወይም ከዚያ በቀረበ ነው። ስለዚህ ይምጣ ይምጣ እያልካ የሆነ ዕቃ እስከምታደርግ ድረስ ጊዜ የሚሰጥ አይደለም إن الله على كل شيء قدير الله كل نجر ما لم يجد ولا تكلم والله أخرجكم من بطون أمهاتكم لا تعلمون شيئا الله سبحانه وتعالى كنا تستاذون قدر من النجر يما كان قاربون على وجعل لكم السمع والأبصار والأفئدة لعلكم تشكرون ለእናንተ አይንም ጆሮም ልብ አደረጋችሁ ታመሰግኑት ዘንድ አለም የረው ሲለጠይ ወደ በላይ አይመለከቱ አዋፎችን ሙሰኸራት ሲገቡ ሰማ በሰማይ አየር ላይ እንደፈለጉ አላህ አዟቸው እንደፈለጋ ገብቷቸው ማ ዩምሲኩሁነ ኢላላህ ከአላህ በስተቀር ማንም የያዛቸው የለም ወቅት ሄዳይታቸዋል ማን ይዛቸው إن في ذلك لآيات لقوم يؤمنون ففتعي ينجم سوي ብዙ ተአምሮችና አስተምሮችን ይወስዳሉ والله جعل لكم من بيوتكم سكنا ከቤቶቻችሁ ውስጥ መርጊያ መኝታ አድርጎላችኋል وجعل لكم من جلود الأنعام بيوتا ከእንስሳዎች ቆዳዎች ቤቶች አድርጎላችኋል ستحبونها ቀላል አድርጋችሁ የምትሸከሟል ብድግ አድርጋችሁ መጓዝ የውመ ዋዕሊኩም ወየውመ ኢቃመቲኩም የሄዳችሁ ቀንም ስትኖሩ ومن أصوافها كسوف الدم وأوبارها كصبوة وما مالت كلا يمكن أوبار من الدبا ما رجع لك أوبار أصواف وأوبار وأشعار أي جعل لكم ما كان رسول الله የጸጉር አይነት ነው የእንስሳዎችን በተለያየ ቦታ ላይ ያለ ጸጉራቸው የጅራት እዚህ እንትን ላይ አንገት ላይ የሚሆን እነዚያ የሚሰራው አሳሰን እቃ የሚሰራባቸው አረጋላት ይላል ወሚን አስዋቢያ ወባሪያ ወሻሪያ አሳሰን እቃዎችን እንዲሰሩ አደረጋቸው ወመታዕን መስተካከያም ኢላሒን እስከተወሰነ ጊዜ እስከሚያበጁ እስከሚያበጁ ድረስ ለማለት ወላሁ ጀዐለ ለኩም ሚማ ኸለቅ አላህ ከፈጠራቸው ነገሮች ውስጥ አደረገላችሁ ዚላለን ስላደረገላችሁ ከድንጋይ ስላደረገ ከግድግዳ ስላደረገ ከዛፍ ስላደረገ ከጋራ ስላደረገ ወጃለ ለኩም ሚን አልጂባሊ አክናነን ከጋራዎች ውስጥ ደግሞ መደበቂያዎች ዋሻዎችን ፈጠረ ወጃለ ለኩም ሰራቢል ለእናንተ አሁንም ቀሚሶች ያደረገላችሁ ልብሶች ሰራቢል ምን ምንም ይወት ተፊኩም ልሐረ ወሰራቢል ተፊኩም ባሰኩም ብርድን ፀሐይ የሚከላከል ብርድን የሚከላከል ቀሚሶች ያደረገላችሁ ወሰራቢ ሌላም ደግሞ ቀሚሶች ያደረገላችሁ ተቂኩም በእሰኩም ጦርነታችሁን የምትከላከላችሁ የጦር መከላከያ ልብስ የጦር መከላከያ ልብስ ይባላል كذلك يتم نعمته عليكم በዚሁ በእንዲህ ያለ መልኩ አላህ ስብሓንሁ ወተዓላ በእናንተ ላይ ጸጋውን ይሞላላችኋል ለዓለኩም ቱስሊሙን ትጸልዩ ዘንዳ መስለም ማለት እኛም በአማርኛው ራሱ መስለም መስለም ነው ኸላስ ሙስሊሙን ፈኢን ተወለው እምቢ ቢሏችሁ አንቀበልም ቢሉ ወይም ፈን ተተወለው ብትመለሱ እምቢ ብትሉ ተተወለው ተብሎ ፈኢነማ ዐለይከ አልበላኡ ልሙቢን በአንተ ላይ ግልጽ ማድረስ ነው ያለብን ግልጽ ማስተማር ነው የሚጠበቅብን يعرفون نعمة الله ثم ينكرونها ሰዎች እኮ የአላህን ጸጋዎች ያውቋቸዋል ከዛ ይክዷት ይክዱታል እያወቁት እያዩት በተግባር በህይወታቸው ላይ እየኖሩት ከዚያ ግን ይክዳሉ የእሱ መሆኑን አያውቁለትም አይቀበሉትም ይህን ሊቀበሉ ፈቃደኞች አይደሉም يعرفون نعمة الله نعمة الله عليهم كما ذكرناهم بها ثم ينكرونها فيعبدون غير المنعم بها የሰጠውን ጌታ ከማምለክን እሱ ብተው ሌላ ያመልካሉ ወአክተሩሁም ልካፊሩን አብዛኞቻቸው ከሃዲዎች ስለሆኑ እኮ ነው ይህንን የሚያደርጉት አላ ወየውመ ነብዓት የምንቀሰቅስበትን አስታው لكل أمة ከየህዝቡ ሸሂደን አለይህም በእነሱ ላይ የሚመሰክረውን የምንቀሰቅስበትን ጊዜ አስታው ثم لا يؤذن ከዚያ የማይፈቀድበትን للذين كفروا ለካሩ ሰዎች ولا هم يستعتبون ለእነሱም የይቅርታ ጊዜ የማይሰጣቸው ወይም ይቅርታ ተቀባይነት የማይኖርበት ጊዜ እንቀሰቅሳለን አንድ ቀን አለ ሁሉም ህዝብ በላዩ ላይ ምስክር የሚመጣበት አንተም እኔም ላይ ምስክር ተዘጋጅቶልናል ስብሓንላህ አንድ ምስክር ነው የሚመጣው አላህ መቶ ዘጠና ሰባት እውነት የያዙ ሰዎች ምስክር ካለ ግማሽ ምስክር ይመጣል። ውሸት የያዙ ሰዎች ግን ግን የሚያውቃል አንዱ ቢስት አንዱ አይስት ይባላል አላችሁ። ከዚህ ተሰባስበን ውሸቱ ተጠራቅሞ እውነት ቢሆን እውነት ይሆናል። ملايين سوبيوات وجدوا جدوا ملايين سوبيوات كل يوم يا الله يوم. له كل يا الان انت راضي يترعو راضي متمسكر الكلام ده من هذا قوله ثبت له بله الله سبحانه وتعالى مزقوا لي سبعنا عن بالاستيلاء اقرأ كتابك كفى بنفسك اليوم عليك حسيبا لازم براسه السعيد بقى جنة الجبل اسره الجبل تنبه باقي هذا الكتاب لا يغادر صغيرا ولا كبيرا الا احصاها من قلب ما ما نزل تنتشف تنتشف ما يشوف ما نزل كل صفات الله سبحانه وتعالى يسأله هل ظلمك كذلك يا لا تكون يا لا تكون ጽፈው ባል መላእክቶች ረባትቹ በጣም ሳይኖር ደግሞ ተናገር ይባላል። እንዴ አድርጋል እንዳላው እንዴ ፈጥራ አላለው እንዴ አላለው አላልከባው ነው ዝጋው ምን ሰርታል እቴ ምን ብለ እሰማቸው ብዬ በሏቸው ብዬ ምላስ ይዘጋል እግር ምን አድርጋል እጃለሁ ምን ላለት እንዲህ ላለት አካሎች በሙሉ ከመሰከሩበት በኋላ ይባላል። اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون እጅ እንደነክም አውቶ እኛ ሙስሊሞች ስለሆነ ቁርአን ስለምናምን ነው እንጂ እጅ ይናገራል ማን ይሰማል ሰላምታው ይቀበላል የሚችለው ካለ እጅህ ይመሰክራል አላህ አይ ይዚያም እኮ ሰዎች እነሱና ደግሞ እጅ ይናገራል እንዴ ይላሉ ምላስ እንዲናገር ያደርገው ማለት ነው ታዲያ ምላስ ገብቶ እጅ ሊያናግሩ እንጂ ይችላሉ አይችልም ነው ጥያቄው ይህ ከሆነ ኢማን ያስፈልጋል ይችላል ካለ ደግሞ አደርጋለሁ ብላለች اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون وإذا رأى الذين ظلموا العذاب إن قفنوا راساتهم بشر ሌላውን በግፍ ሲበድሉ የነበሩ ሰዎች ቅጣት ሲያዩ ፈላ ዩኸፈፉ አንሁ ወላ ሁም ዩንዘሩ ከእነሱ ቅጣት አይቀነስላቸውምም ጊዜም አይሰጣቸውም ወኢዛ ረአ አለዚነ አሽረኩ ሹረካአሁም እንደ ጣዖት ሲያመልኩ የነበሩ ጣዖቶቻቸውን ሲያዩ ቃሉ ረበና ጌታችን ሀኡላይ ሹረካኡና አለዚነ ኩና ነድዑ ምን ዱኒህ አንተ ሌላ ስንሰግድላቸው የነበሩ እኮ እኒህ ናቸው ይላሉ እና فألقوا إليهم القول ولنسوا هامية الدنامان لو تفعلوا يتموا باتوا من إنكم لكاذبون وجنا وجناتهم وألقوا إلى الله يومئذ السلام لا يسلم إلا الله ህይወታቸው ሙሉ በሙሉ ይሰጣሉ ወበላ ዐንሁም ማ ካኑ የስከሩን በዱንያ ላይ ከፍ የነበረው ነገር በሙሉ ይጠፋባቸዋል الذين كفروا ወሰዱ አን ሰቢልላህ ለራሳቸው ክደው የራሳቸው ክፍረት አልበጣቸው ብሎ ሌላ ሰውን ደግሞ ወደ እስልምና እንዳይመጣ እያስፈራሩ እስልምና ማለት እኮ እንዲህ ነው፣ አሸባሪነት ነው፣ አክራሪነት ነው፣ ምናምነት ነው፣ ጠረልባል ነው እያሉ የሚከለክሉ ሰዎች ማለት እኮ ነው። እነዚህ ለከፈሩ ወሰዱ አን ሰቢልላህ ማለት የእስላምን ስም እያጠፉ ሌላው ሰራው ሰው ለእስለ ኢስላም ጥሩነት እንዳይረዳ ጥፋት የሚሆኑ زدناهم عذابا فوق العذاب بما كانوا يفسدون መሬት ላይ ይረጡት በነበረው መርዝ ቅጣት በቅጣት ላይ ነው የምናደራረብባቸው እንዴት ታዲያውን ቴሌቪዥን ላይ ወጥቶ እስላምን ስም ሲያጠፋ የነበረና እቤቱ ቁጭ ብሎ ሽርክ ያደረገ እኩል ይሆናል የሚጠፋው ويوم نبعث في كل أمة شهيدا عليهم من أنفسهم በእያንዳንዱ ህዝብ ላይ ከራሱ የሆነ ምስክር የምናስነሳበት ቀንን አስታውቃቸው ይላል አላህ ወጂና ቢከ ሸሂደን አላ ሃኡላ አንተ ደግሞ የምስክሮች ምስክር የአረጋጋቾች አረጋጋጭ ሆነ የበላይ የመጨረሻ አዝላቂ ሆነ የምትመጣበትን ቀን አስታውስ ይግባይ ሰሚ ነቢዩ ሰለላሁ ዐለይሂ ወሰለም ወይም የመጨረሻው ምስክር ሰሚ አታስቡ ወንዘል عليك الكتاب በአንተ ላይ እኮ ቁርአንን አውርደናል ቢቢያን ለኩል شيء የሁሉ ነገር ማብራሪያ አድርገን ወሁደን ወራህመተን ወቡሽራ ለልሙስሊሚን እና መዝገብ የሚያት ርኅራሄም ሆኖ ለአማኞች በተለይ በጀነት የሚያበስል ሆኖ ነው ቁርአን የወረደው ይላል አላህ እዚህ إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون وأوفوا بعهد الله إذا عاهدتم ولا تنقضوا الأيمان ولا تنقضوا الأيمان بعد توكيدها وقد جعلتم الله عليكم كفيلا إن الله يعلم ما تفعلون ولا تكونوا كالتي نقضت غزلها من بعد قوة من بعد قوة أنكاثا تتخذون تتخذون أيمانكم دخلا بينكم أن تكون أمة أن تكون أمة هي أربى من أمة إنما يبلوكم الله به وليبينن لكم يوم القيامة ما كنتم فيه تختلفون ولو شاء الله لجعلكم أمة واحدة ولكن ولكن يضل من يشاء ويهدي من يشاء ولتسألن إن الله يأمر بالعدل سبحان الله عثمان ابن مزعون يا نبي عليه الصلاة والسلام يسوس ወንድም ነበራቸው እኛ እስልምናን ያዝኩት እሳቸውን ሀያ አድርጌ ነበር ይላል መጀመር እንግዲህ አንደኛ ከሰው ሁሉ ካለው ሰው የሚሻሉት ነበራቸው ሁለተኛ በዝምድና በጡት አብረን ነው የጠባነው ስለዚህ ሰውዬ የያዙትን ነገር እሳቸው የመሩትን ነገር እንዴት ነው ተቃራኒ ሆኜ የሚቀጥለው ብዬ ዝምናን ተቀበልኩ ይላል እሳቸው ጋር ሁኜ ይሄ አያወረደ ይላል إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي ይህ አያቶን በቃ ልቤ ውስጥ እስልምና መጥቶ ተረጋገጠ በቃ አመንኩበት ይላል ከዚህ በኋላ የኔ እኔ ነበር ካለ እንደውም ዳዒ ይሁን ዘንዳ ተነሳሁና አንድ ቀን አረኔ በጣም ኃይለኛ ማን ነው ብዬ ጠቅኩኝ ይላል ማን ጋር ወሊድ ብን ሙግራ አላለኝ ዛሬ አዳምጠኛ ብታለሁ ወንድሉ ወራ እንግዲህ በጣም አምባገነን ነው። ሰው ሁሉ የሚያማክረው ነው። ጃሂልያው በሙሉ እሷ ለማለት በቃ ለማለት ነው። ታዲያ አዳምጠኝ፣ ለየት ያለ ነገር ይዘን አልኩት አለ ምን ይዘህ መጣ ያው መሐመድ እንዲህ ያለ ወንድም እንዲህ ያለ ልትለኛል በቃ ተረተረ ልታወራ አይደል አዳምጥና ፍረዳ እሺ ይህን ያከራውለታል ኢነላህ يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون عين عليه تقروا إن الله يأمر بالعدل أي دقوا البرجان صدق الناس ما هذا بقول بشر يهي إيه قول الجائز وإن أسفله لمؤمن وأعلاه لمثمر السوء يسجل له فأسدل يوم له لو لمؤمن يمي أفرع ما هذا بقول بشر خابره إن الله يأمر بالعدل والإحسان وإيتاء ذي القربى من الطبع ما هو لهم بيتشلل من إيسا والشل يوزن وذاته حتى كان يوزن الضوء إن الله يأمر بالعدل الله بفتن يزدان كل شر فتحاوي ديون أزوان فتن عدل ما نفهم ما نفهم عدل عدل ለራሴ ያለ ማለት ለወገን ያለ ማለት ለዘመድ ያለ ማለት በቃ አንተ ላይ እንኳን ቢሆን መፍረድ ወለዋላ አንፉሲኩ አንፉሲኩም የሚጠላ ሰውን ታዲያ ለመጉዳት እየታጉ ብያላል ብለው አዎ እኮ የመታህን ሰው ሶስት ጊዜ ነው የመታው ሲሉ መስካሪዎች አይ አንድ ጊዜ ነው የመታኝ ልትል ነው ጥሩ ነው ጉድ ዘንድሮ ጉድ ዘንድሮ እኮ ጉድ ሰማ ምስክር በውሸት ላይ ስልጠና የሚሰጥበት ዓለም ላይ ነው እንዴት ተዋሻለ ተብሎ ያልሰሩትን እንግዲህ ያው እንዲህ እንዳትል ይባላል የምለው ይህ ነው ጌታ እንዲህ አትበል አንድ እኮ ሰዎች እያስመሰከሩ ማነው ያደረገው አቶ ገሌ የት ነበር እንደዚህ ቦታ ላይ ምን ለብሶ ነበር እኔ አላስታውስም የለበሰው ይህ አስታውስ አሁን ሊችለው ነው እኮ ነው ሰውን ነገር ለበሰ ነው ታብጀም ነው ወድቆ ነው ለበሰ ነው ነው ስብሓንላህ عجيب له إن الله يأمر بالعبد ستفرد ستناجر ስትመሰክር ፍትሃዊ እንድትሆን አላህ ያዛል እንደውም ሌላ ቦታ ላይ ማፈሪቅ ይቆረናል ወላ የጅሪመነኩም ሸነአኑ ቀውሚን ሰዎችን ጠላን ብላችሁ እንዳይገፋፋችሁ ሰዎችን መጥራታችሁ እንዳይገፋፋችሁ አላ አላ ተዕድሉ ፍትሃዊ እንዳትሆን ተዕድሉ ሁወ አቅረቡ ሊተቅዋ لو أن فاطمة النبي عليه الصلاة والسلام عندي تأثير سنة تسمع ዘመድ ያላት ናት በቃ እንደው ጥርሷ ተብሎ የሰው ጥርስ ተባለ ከዚያ ረች ነብዩ መጥፎ መሰበር የለበት እንደ ማን ያናደ ማንን ነብዩ ማን ህግ ይጣሱ ብለን ጥፋትም ደብቁልን ብለን ነብዩ ተነግራለን ይህን ይደረግ ከባድ ናቸው አለበለዚያ ነግሮ ማን ይደፋል እንደው ይኸው ሰውዬ ይሞክር እንጂ ማን እብሁ ወሙሕቢህ ወላጃቸው የወላጃቸው ልጅ ማነው ነው እሱ ኡሳማ ሲነገር እሺ ልጅነት ነበረ ኡሳማ ወጣት ነው ገና ወሩ ባለ አሁን ያለው እሱ የህዝቡን ያመሰውን ነገር እዞ ነቢዩን ያሳምኑ እሳቸው አዛኝ ናቸው እንዲያዩኝም በቃ ያረሱላላ እንደዚህ እያሉ ነው አተሽፈዑ ቢሐድ ምን ዑዱድላህ የአላህ ህግ እንዳይተገበር መዳፍ ከመደፍ አንተ ሰጥቶ እኮ ነው የሚሸመግለው እዚህ እኮ አሁን ያአላ ሁሉ ልሑቅ ተመይነ አለያ እንደ ሐቀሩ ሁሉም ነገር አጨርሰናል ጨርሰናል ዚናን አስወግደናል ሸሪቃን ምናምን ምናምን ምናምን ዋሲጣን ግን አቻለ ዋሲጣ ያስቀይራል ሙስተሒል ይሰራል ሙስተሒል የለም مستحيل النبي قال عليه الصلاة والسلام واثقة من النجر فتح الزفر أتشفع في حد من حدود الله عافو قالوا لا تذكروا الناس هداك تلمامة الناس ምን ያደርግልናል የሷን ተፈበረ ብለን የእኛ ብያ እናንተ ተፈባ ትስማለው አለበለዚያ ተፋሩ አስኑ ብስቲን ነው ቅርጽ የዘበረ ይሄን እኮ ቢተገበር ሌላ ታገኝ መርካቶ ስለዚህ ደብታለን ማንም ባይታው ግን የክረምት ማሳለፊያ አንተን ሰርቆ የክረምት ማሳለፊያ ደግሞ ምግብ ቀለብ ነው እንዴት ይል ስራ አርጎ ይከተለው የሚቀጥለው በጋ ሲመጣ ትንሽ ደግሞ ሲሰራ ከርሞ ደግሞ ክረምት ሲመጣ الله